السلام عليكم ورحمة الله وبركاته السمال الدمز الله مرحبا الحمد لله رب العالمين وصلى الله وسلم على نبينا محمد وعلى آله وصحبه أجمعين اللهم لا سهل إلا ما جعلته سهلا وأنت إذا شئت تجعل حزنا سهلا سهل أمورنا يا رب العالمين اللهم لا علم لنا إلا ما علمتنا وعلمنا ما ينفعنا وانفعنا بما علمتنا يا رب العالمين إخوتي وأخواتي في الله نتدارس اليوم من كتاب بلوغ المرام من أدلة الأحكام في كتاب الصيام باب قيام رمضان رقم الحديث خمسمائة وواحد وثمانين من يقرأ المثنى فليتفضل مشكورا بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم باب الاعتكاف وقيام رمضان عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال من قام رمضان إيمانا واحتسابا غفر له ما تقدم من ذنبه متفق عليه باب الاعتكاف على نكتباته طيب باب قيام رمضان رمضان الليل ቂያም ማድረግ ያው ተካፍም ዘው ስለሚካተት ብሎ ነው ቂያም ማለት ዋናው ጥሬ ቃሉ መቆም ማለት ነው ግን መቆም ብቻ የሚተፈልገው እዚህ ጋር ኢህያኡ ለያሊ ነው ሌሊቱን ህያው ሆኖ ማንጋት ወልክታሩ من الصلاه የሌሊት ሶላት ማብዛት ነው እርግጥ ቁርአን እየቀራ ቁጭ ብሎ ኢጥላቅ الباب وإرادة الكل ተባረበኛው ከአንድ ሰው ሙሉ አካል አለው ከአካሉ መካከል አንድ ሰውነት ጠርቶ ግን የተፈለገው ሙላው ሰውነቱ ሊሆን ይችላል ሙላው ሰውነቱ ይፈልጋል ወልል አቃብ ለምሳሌ ወልል አቃብ ማለት ተረከዙ ብቻ ይቀጣል ማለት አይደለም ጠቅላላ ሰውየው ነው አሁንም ቂያም የሚለው ከሩኩ ከሱጁድ ከዛ ውስጥ ከቂራው ከከስሊሁ ካምኑ ቂያም ያለው ይጥራ እንጂ ሁሉን ያካትታል ነው ሶላት ሩኩዕ ትባላለች ቂያም ትባላለች ተስቢህ ትባላለች በከፊል ተግባሯ ይፍጠራ ማለት ነው ወርካው ማራቂያ ይላል ምን ማለት ነው ሶሉ ማል ሙሰሊን ማለት ነው ከሰጋጆች ጋር ሲገዱ ማለት ነው እንጂ አጎንባሽ ብቻ ነው ዝቦታ ማጎንበስ ብቻ አይደለም ጠቅላላ ሶላት ነው وقد كانوا يدعون الى السجود وهم سالمون ይላል በዱንያ ሰላም ሆነው እያሉ ወደ ሱጁድ ተጠርተው ነበረ ይላል ሱጁድ ብቻ አድርጓል የተባሉት ሶላት ሲገቡ የተባሉት ከሶላት ውስጥ መካከል ግን ከሱጁዱ ከሶላት መካከል ሱጁዱ አንዱ አካል ነው اللهم اعني ምንድነው ይቀጣ አይኒ አላ ነፍሲከ ቢከፈተ ስጁድ አሉት አንድ ሰው ምን ትፈልጋለህ ሲሉት ካንቱ ጋር ጀነት መሆን እፈልጋለሁ አላቸው ለዛ ነገር አላህ እንዲያድለኝ ደግሞ ዱዓ አድርጉልኝ ስላቸው መርሐባ አይኒ አላ ነፍሲከ ቢከፍረት ስጁድ አሉት ስጁድ በማብዛት ተባበረኝ አንተም አሉት ዱዓው እውን እንዲሆን ምን ማታቸው ነው ስጁድ ማታቸው ሶላተ በማብዛት ማታቸው ነው طيب كانوا قليلا من الليل ما يهجعون بالله سبحانه وتعالى በሌሊት ተነስተው ኢባዳ የሚያደርጉትን በተለይ በረመዳን ላይ ኢባዳ የሚያደርጉትን አላህ በጣም አወድሷል ካኑ ቀሊለን ትንሽ ነበር ምን ለሊት ከሌሊት ማይፈጃውን የሚጋደሙት ወይም የሚተኙት ይላል ተተጃታ ጁኑቡሁም አን መዳጂ ጎኖቻቸው ከመጋደሚያ ላይ የሚርቅ ነው አለ يدعون ربهم خوفا وطمعا ومما رزقناهم ينفقون على يحل من አላቸው ሰዎች ከተባለ ቂያመት የሚያደርጉ ሰዎች فلا تعلم نفس ما اخفي لهم من قرة اعين አለ ያይን መደሰቻ ማረፊያ የተደበቀላቸው አታቅም ይሄም ደግሞ ምንድነው ጀዛን ቢማካኑ ያማሉን ይላል ሌላው ያ አብዱላህ ላ ተኩን مثل فلان እንደ አቶ ከዳተሁም ብለው የመከሩ ሰው አለ ምን ነበር ያ ሰው ካን የቁሙ الليل فترك قيام الليل ሌሊት እየተነሳ ኢባዳ ያደርግ ነበረ ኋላ ላይ ግን አቋረጠ አንተም እንደሱ የሌሊት ሶላት የለሽ እንዳትሆን አደራ ብለው የመከሩበት አጋጣሚ አለ ሌላው አፍሹ ሰላም واطعموا الطعام وصلوا الارحام وصلوا بالليل والناس نيام تدخلوا الجنه بسلام من الحديث አለ ሰላምታ ናብዙ ተለዋወጡ አሰላሙ አለይኩም ወራህመቱላህ ወአለይኩም ሰላም ወራህመቱላህ ተባባሉ ዋጥዕሙ ጣም ወተራበ ደግሞ አብሉ ወሰሉ አርሃም ዝምድናን ቀጥሉ ወሰሉ ቢለይል በሌሊትም ሲገዱ ወናሱ አብዛኙ ህዝብ ኒያሙን ተኝቶ ባለበት ሰዓት ይህን ካደረጋ ተድኹሉ ጀነተ ቢሰላም በሰላም ወደ ጀነት መግባት ትችላላችሁ አሉ في صحيح مسلم ተዘገበው ሐዲስ አቡ ሁረይራ ያስተላለፉት ነብዩ ሰለላሁ ዐለይሂ ወሰለም ان في الليل ساعه ብለዋል ሌሊት ላይ ሰዓት አለች አሉ ያ ሰዓት لا يوافقها عبد مسلم አሉ ሙስሊም የሆነ ባሪያ በኢባዳ አያሳልፋት ማይገጠማት ማያገኛትም يسأل الله خير من امر الدنيا والاخره ሆነ ከአኺራ ጠቃሚ ነገር ስጠይ ጌታ አላህ እያለ እየለመናቸው ወት አያገኛትም ወይ ማታጋጥመውም ኢላ አዕጣሁ ኢያህ ያችን ልመናውን አላህ እውን ያደረገለት ቢሆን እንጂ ብለዋል አለይኩም ቢቂያም الليل የሌሊቱን ሶላት አደራችሁን እንዳተው ብለዋል فانه دأب الصالحين قبلكم ከናንተ በፊት የነበሩ ሰዎች የሷሊሆቹ ስርዓት ነው ወሆ ቁርበቱን ኢላ ረቢኩም ወደ ጌታችሁ መቃረቢያ ነው ወሙከፍረት ሰያት ወንጀልን ደግሞ አባሽ ነች ለሌሊት ሶላት ከወንጀልም ከልካይ ነች ብለዋል ወሚንሃቱም አን الاسم በዚህ ዙሪያ ያሉ የቁርአን አንቀጾች የሐዲስ ማስረጃዎች ስለ ቂያመት በጣም ሰፊ ነው ቂያሙ ረመዳን ስንል በዋናነት ሶላቱ ተራዊህ እንደማለት ነው በረመዳን የሚሰገደውን ሶላት ነው ለምን ከተባለ አይሻ ስላለፈልን ሐዲስ አነ ነብዩ ሰለላሁ ዐለይሂ ወሰለም ለይለተ ፊል መስጂድ في شهر رمضان በረመዳን መስጂድ ውስጥ ነብያችን ሰገዱ ወማሁና ሰውም ተከትሏቸው ሰገደ በሁለተኛውም ቀን እንደዛው በሶስተኛውም ቀን እንደዛው ሰው እየጨመረ እየጨመረ መስጊዱ ሞላ ይላል ይጭንቃለ ከዛ አራተኛው ሌሊት ነብያችን ሳይወጡ ቀሩ ሰው እንደተለመደ ይወጣሉ ቢጠብቅ ቢጠብቅ አንዱ እያለ ይስላል ሰምተው ቢመጡ እያለ አንዳንዱ ወደ ቤታቸው ድንጋይ ይወረውራል እንደ ድምጽ ሲሰሙ እንዲወጡ ማለት ነው አላየ እሳቸው ግን እየሰሟቸው ነው መውጣት አልፈለጉም ማሰገድ አልፈለጉም ያልፈለጉበት ምክንያቱ አላህ Subhanahu Wa Ta'ala ግዴታ ያደርገውና ለሌሊት ሶላትን በኡመታቸው ላይ እንዳይቸገሩባቸው ፈርተው ነው ጧት ሱብሂ ላይ ከነጋቦ ከፈጀረ በኋላ መጡና ሰገዱ አማሉ ስሙን እንጀራችሁም አሉ إنه لم يخفى አምሩኩም أمركم ታደርጉት የነበረው ሁሉ አልተሰወረብኝም አሉ እሰማቸው ነበር አቅ ነበር አሉ ነገር ግን ከሽቱ አንተ ተባ አለይኩም አሉሃ እናንተ ላይ ፈርድ ሆኖ የሶላት ተራዊህ እንዳትቸገሩ ብዬ ነው እሳቸው ከሞቱ በኋላ ይሄ ስጋት ተጣፋ ስለጠፋም ነው ዑመር ሰውም የመጣ ለልጅ መስሚስ ሲሰግዳዩት እንደገና ያ ስጋት ደግሞ ተነሷል አሁን ላይ ቢድአ እንዳይባል ሱና ነው ያ ስጋት ማሁንም ኑሮ ያሰጋል እንዳይባል ተቋርጧል ነቢያችን ከሞቱ በኋላ ፈርድ ሊሆን አይችልም ወህይ የሚመጣው ለሳቸው ብቻ ስለሆነ ስለዚህ አሰባስበው እንዲሰግሩ አንድ ያደረጓቸው እና ኒዕመት ቢዳቱ አሉና ተናገሩ ቢዳ ስላቸው ነብያችን ያሰሩ ስራ መስላቸው ገበቹ የቢዳ ጥሩ አለ ብለው ትርጓሜ ሰጡት ላ ይሄ ቢዳ አይደለም አስለን ሱናው ነው ቢዳ አልቶ ዑመር ነብያችን አንድ ቀን ሁለት ሶስት ቀን አሰግደዋል እንኳን የሰሩትን ሲሰራ አይተው ዝም ያሉት ነገር ቢዳ አይባልም እሳቸው ለመስራት የከለከላቸው ፈርድ ይሆናል የሚለው ስጋት ተጥሏቸው ነው ተግባሩ ወደውትም ጀምረውት ነበር እሳቸው ከሞቱ በኋላ ስጋት የለም ሱና ነው ሱና ነው ግን በአቡበክር ጊዜ አይሰገድ ነበር ተቋርጦ ነበር ዑመር መጀመሪያ አካባቢ ላይ ተቋርጦ ነበር ዑመር እየዞሩ ሲቃኙ ሌሊቱን ተሰባስበው ሲሰግሩ ተሰባስበው ስላችሁ አንድ መስጊድ ገብተው ለየብቻ ማለት ነው ሲሰግዱ ሲያዩት እዚህ መስጊድ ከመጡ አይቀር ለምን አንድ ኢማም ያሰገዳቸው ለምን ተከተለው አይሰግዱም ይበቃል ምን ችግር አለው ብለው ካሰባሰቡ በኋላ ነዕመት ቪዲያቱ አሏት ነዕመት ቪዲያቱ ማለት የኔ አሁን የሰራኋት ስራ በጣም ብርቅዬ ስራ ነች ለማለት እንጂ ሱና ነው ቪዲያ አይደለም ማስለን ሱናው ነው ቪዲያ ያሉት ግን ቪዲያ ያሉበት ምክንያቱ ተቋርጦ የነበረውን ማሰባሰባቸው እንደ አዲስ ነገር ወስደውት እንጂ የፊትም ሱና ነው ነው طيب ሌላው አንድ ሰው ማታ ከኢማሙ ጋር ሰግዶ ተራዊህን በደንብ ሰግዶ እስከ መጨረሻ እስከ ተራዊህ መጨረሻ አብሮ ከሰገደ የሌሊቱን ግማሽ እንደ ሳለፈ ይቆጠራል ወይም ደግሞ ቂያመ ለይልን ሌሊቱ እስከ ማለት ተነግሯል አላየሃል እንደ ተራዊህ ሶላት 11 የሚሰግዱ ነብያችን አለይሂ ሰላቱ ወሰለም ይሰግዱ ነበረው 11 ረካ ነው 13ም ሰግደዋል የሚል ነገር አለ 15 የሚሉም ነበረ ሁለቱ የሱብሂ ሱና ነው ተብሏል ስለዚህ 13 ነው የሰገዱት ማለት ነው አንዳንዶቹ መጀመሪያ ተራዊህ የሌሊት ሱራ ከመጀመራቸው በፊት ሁለት ረካ ይሰግዳሉ የሱብሂ ሱና ሲደመር ሁለት ረካ አራት ረካ 11 ረካ ላይ ሲጨምር 15 የተባለው እሱ ብለው የሚሉም አሉ ስለዚህ 11 ብቻ ነው ማዛ ረሱላህ ሰለላሁ ዐለይሂ ወሰለም ረመዳን ወላ في غيره على 11 ركعه ከ11 ረካ በላይ ጨምረው አያውቁም የሚለውን ሐዲስ በመውሰድ ዋናው እሱ ነው ነው እሳቸው የመረጡትን እኛ መምረጥ አለብን ባይሆን 11 ረካ ከመረጥ ልክ እሳቸው አርዝመው እንደሚሰግዱ አርዝመው መስጊድ ይጠበቅብናል ማለት ነው طيب ቀጣ ወደ ሐዲሱ ገባለሁኝ عن ابي هريره رضي الله عنه ان رسول الله صلى الله عليه وسلم قال የአላህ መልእክተኛ የሚቀጥለውን ተናግረዋል ያሉ አቡ ሁረራ من قام رمضان ايمانا واحتسابا من قام يقوم يسجد رمضان رمضان ايمانا ያመነ ሲሆን واحتسابا ከአላህ አጅሩን አገኘዋለሁ ብሎ የስራው ውጤት ለአላህ በመስጠት ማለት ነው احتساب ማለት አገኝበታለሁ በሚል ታሳቢነት ማለት ነው غفر له ما تقدم من ذنبه ከወንጀሉ ያለፈው ይማርለታል ሲሉ ነብዩ አለይሂ ሰላቱ ወሰላም መናገራቸውን አቡ ሁረይራ አስተላልፈዋል ሐዲሱ ሙተፈቁን አለይ ቡኻሪና ሙስሊም የዘገቡት ነው ነው ቂያሙ ረመዳን በዋናነት ተራዊህ የሚለውን እንሰደው እንጂ ኢህያኡ ለይሊሂ ቢልዒባደቲ ማለት ነው ሌሊቱን በዒባዳ በሶላት በዚክር በመሳሰሉ ከኸይር ስራዎች ያሳለፈ ማለት ነው መንቃመ እንደው ጫት ቃመ ብሎ ሳይተረጉሙት ሳይቀሩም ጀም ሱፍያዎች ለማንኛውም ቃመ አረበኛው ከአማርኛው ለገጠመ እንጂ ቃመ ማለት መቆም ነው ዋናው የቆመ ሰው ያው ከእንቅልፍ ነፃ የሚሆነው እንቅልፍ አይወስደውም ያን ከማየት አንፃርና ሶላት ውስጥ ቂያም ስላለ እንጂ ምን አህያ ለይለሁ ማለት ነው የተፈለገው ነው ያው በረመዳን ቂያም ያበዛ ሰው ለይቱን በህያው ሆኖ በኢባዳ ያሳለፈ ሰው ወንጀሎች ይማሩለታል ወንጀል ሲባል ግን እዚህ ጋር ሶጋይሩ ታናናሽ ወንጀል ማታችን ነው እንተጅተኒቡ ከባይረማቱን ሐውን ያላህ ከባድ ከባድ ወንጀል ከተቆጠባችሁ ታናናሽን እንሰርዝላቸዋለን ብሏል ከመሰረጃው ምክንያት አንዱ ሶላት ቂያመል ሌል ነው ነው ቀጥሉ وعن عائشة رضي الله عنها قالت كان رسول الله صلى الله عليه وسلم إذا دخل العصر أن العشر الأخير من رمضان شد مئزره وأحيا لياله وأيقظ أهله متفق عليه وعن عائشة رضي الله عنها أنها قالت كان رسول الله صلى الله عليه وسلم إذا دخل العشر أي عشر الأخيرة من رمضان شد مئزره وأحيا ليله وايقظ اهله متفقون عليه አይሻ كان رسول ካነ يا الله መልእክተኛ ነበሩ ባህራቸው ነበረ ምን اذا دخل العشر የመጨረሻው 10 ሲገባ ረመዳን ስንት 10 አለው 3 10 አለው አወሉ አውሰጡሁ አخرሁ ስለዚህ አስረኛው ሲገባ ማለት የመጨረሻው 10 ማለት ነው ምን ረመዳን ከረመዳን ወር ሸደ ያጠብቁ ነበር ሚዘረሁ መታጠቂያቸውን ሚዘር ማለት ይሄ ሱሪ የሚታሰርበት የሴቶች ነው መቀመጥ የሚያስሩበት አካባቢ ሚዘር ይባላል ሽርጥ የሚታሰርበት ቦታ ላይ አሁን ቦታው ሳይ የተፈለገው ዋናው የተፈለገው ምንድነው ለዒባዳ ታጥቀው ይገባሉ ከታጥቀው ገባን ማለት በአማርኛ እንደሆነ ታጥቀው ነው አይደለም እኮ ታጥቆ ገብቷል ዘንድሮ ከሌ ይባላል ሸደም የዘረሁም እንደዛው ነው ሸደም የዘረሁ ትጥቃቸውን ጠበቅ አድርገው ለኢባዳ ይሰለፋሉ ነው ወአህያ ለይለሁ ሌሊቱን ህያው አድርገው ያሳልፋሉ እትካፍም ይካትታ ወአይቀዱ አህለሁ የሳቸው ነቅቶና በኢባዳ ማሳለፍ ብቻ ሳይሆን ቤተሰባቸውንም ያነቁ ነበር ሴቱንም ልጅንም ማለት ነው متفقون عليه ቡኻሪና ሙስሊም ሚዘር ማለት هو الازار شرط ነው شد الامر ሚዘረው ሽርጥ ማጠበቀ ይባላል بمعنى تهيا له وتشمر ተዘጋጅቶ ገባለ ማለት ነው የተፈለገው ዝም ብሎ ለኢባዳ ጠቅለል ብለው ይገባሉ የዱንያው ነገር ያቆሙታል ማለት ነው እንደ ባዘቡት የሚሰሩት ቋይ ዱንያ ቢኖር ያን ጊዜ ያቆሙትና ወደ ኢባዳው ብቻ ይሰለፋሉ አትካፍ ይገባሉ ማለት ነው አንዳንዶቹ ሸደም ይዘረሁ ማለት بمعنى اعتذر النساءه ማለት ነው ከሚስቶቻቸው ይርቃሉ ባዘቦቱ ያው ሚስቶቻቸው ጋር ያድሩ ነበር የመጨረሻው ረመዳን ከደረሰ በኋላ ግን እነሱ ርቀው ለኢባዳ ይገባሉ ማለት ነው ብለዋል አላየሃል ኪናያ ነገር አሽሙር ነገር ላሽሙር ምን ተረጉሙ አይደል ለሃይቃው ምን ተረጉሙ ያስኬዳል ትዝጋሽን አጠብቁ ብንልም ሃይቃ ያስኬዳል ችግር የለው الليالي العشر الاخيره من شهر رمضان هي افضل ليالي العام كله ከአመቱ ሁሉ ጥሩና በላጩ ሌሊት ቢባል የአሽር አዋኺር ሌሊቶች ናቸው ነው ከቀንሳ ከቀን ሁሉ በላጩ የትኛው ቀን ነው ከሌሊት ረመዳን ከረመዳንም የመጨረሻ ሌሊት አካባቢ ከቀኖችስ يوم الحجة ما من أيامنا العمل الصالح فيها خير የተባለበት የዙል ሂጃ 10 ቀናቶች ናቸው የሚበልጡት ትክክል طيب ስለዚህ ከሌሊትም በላጭን ይሄው ይጠቀሙ ነበር ከቀንም በላጩን እንደዛው በላጭነት እየገለጹ ይጠቀሙ ነበረ ነው አላየሃል ኢባዳ ማድረግ በተለይ በተለይ ረመዳን መጨረሻ አካባቢ ላይ ታጥቆ ግባት ለኢባዳ ትልቅ ወሳኝና በላጭ ነው ነው ልቅ ያመለል ይሄን ይመስላል ባቡላቲካ ከኔ ደግሞ ከዚህ በኋላ ነው አቲካፍ የሚለው ቀጥሉ وعنها رضي الله عنها أن النبي صلى الله عليه وسلم كان يعتكف العشر الأواخر من رمضان حتى توفاه الله عز وجل ثم اعتكف أو أزواجه من بعده متفق عليه وعنها بمعنى وعن عائشة رضي الله عنها أن النبي صلى الله عليه وسلم كان يعتكف العشر الأواخر من رمضان من رمضان حتى توفاه الله عز وجل ثم اعتكف أزواجه من بعده متفق عليه عائشة عندما يزقبوا ነብዩ ሰለላሁ ዐለይሂ ወሰለም ካነ ነበሩ ካነ ከሆነ ብዙ ጊዜ የሚሰሯቸው ስራዎች ብዙ ካነ የሚጠቀሙት ተፈጥሯቸው ወይም ባህሪያቸው ነበረ ያታኪፉ የሚቀመጡ ለኢባራ ይሰለፉ ነበር አልአሽረ አልአዋኺረ የመጨረሻዎችን አስር ሚረመዳን ከረመዳን ወረ እስከመቼ ሀታ ተውሷሁላሁ እስከሚሞቱ ድረስ አላህ እስከሚወስዳቸው የረመዳን መጨረሻውን በአቲካፍ ያሳልፉ ነበር ያታኪፉ ማለት ጥቅልል ብለው ለኢባዳ ይገቡ ነበር يحبس نفسه في المسجد عباده لله عز وجل ማለት ነው ወይም ያታኪፉ بمعنى يجلس ይቀመጡ ነበር ማለት ነው حتى توفاه الله عز وجل ثم ተከፈከሳቸው በኋላ ሚስቶቻቸው ያንን ሱና አለቀቁትም ሚንባዲሂ ከሳቸው በኋላ አዝዋጁ ማለት ማለት ነው ቀጥለውበታል ይሄ ሁክም ይሄ አትካፍ ጉዳይ የተሻረ ኢባዳ እንደመስላችሁ አልተሻረም ለማለት ነው ሙተፈቁን አለይ አትካፍ ማለት ከቋንቋ አንፃር ማክበብ አንድ ነገር ከያኩፉን አላስናም ለሁም እንዳለው ዙሪያ ከበቀመው የሚቀመጡ ሰዎች ያኩፉን አላቸው አላ ተካፈ ሱነቱን ባቂያቱ ለምትንሰኽ ካልተሻሩ ሱናዎች እሷ ነች ለምን ከተባለ ተከፋዛ ዲነቢ ሰለፈን ባደሁ ከሳቸው ሞትም በኋላ ሷሃቦች ወይም ሚስቶቻቸው ተቀምጠዋልና ነው ያቲካፍ ቅድመ ሁኔታው መሰርቱ ምንድነው ከተባለ አንደኛ መስጂድ መሆን አለበት መስጂዱ ደግሞ ጀማዓ መሳቋ ሶላት የሚሰገድበት መሆን አለበት ከምን ተረዳችሁ ብትሉ ወአንቱም አኪፉነ ፊል መሳጂድ ያ አላህ ሚስቶቻችሁን እናንተ በመስጊድ ውስጥ ለዒባዳ ተሰልፋችሁ ተቀምጣችሁ ባላችሁበት ሰዓት ላይ መስጊድ ያስፈለገበት ጀማ እንዲሰግድ ተፈልጎ ነው افعال ነብዩ ሰለላሁ الله عليه وسلم تنقسم الى انواع الى خمسه ወደ አምስት ክፍል ይከፈላል ያለ አንደኛ ሳቸው የሰሩት ነው ሰው እንደመሆናቸው በመተኛት መብላት መጠጣት ለምሳሌ ይሄ ምን ይባላል ተፈጥሯዊ ስራቸው የሰውነት ባህሪያቸው ነው ይሄ መብላት መጠጣት መተኛት ይሄ ህግ ማንሰጠው ሳቸው ተይታ መተኛት አለብኝ ብለን የምንነሱ ነገር አይደለም መተኛት ሱናውን ተኙ የሚባል ነገር አይደለም ተፈጥሯዊ ነው ይሄ ባይሆን በመተኛታችን እረፍት ወስደን ለኢባዳ ራሳችንን አጠናክረን ለመምጣት አስበን ከሆነ ወደ ኢባዳ ይቀየራል طيب ሌላው فعله على حياه مشروعيه በተደነገገው መሰረት የሚሰሩ ስራ አለ ለምሳሌ መተኛቱ ተፈጥሯዊ ነው ብያቸዋለሁ ግን በቀኝ ጎናቸው መተኛታቸው በቀኝ እጃቸው መብራታቸው በዚህ ማስተሳብ አጅር እንደላህ አዘወጀ ካላህ ዘንድ አጅር አገኝበታለሁ ማለታቸው ይሄ ኢባዳ ነው ሌላው ማፋለሁ አደተን ለኢባዳ እንደ ባህል ሆኖ የሰሩ ስራ ይኖራል ኢባዳ ሆኖ ሳይሆን ጥምጣም መጠምጠም ማሸረጥ ነጠላ ማጣፋት የምን ይባላል ይህ ባህል ነው አቡ ጀህልም ቀሚስ ለብሶ ሊሆን ይችላል አቡላህብም ቀሚስ ለብሶ ሊሆን ይችላል የቁረሾች የልብስ አለባበስ ዘይድ ነው የፓኪስታን ራስ አለ የባንግላዴሽ ራስ አለ የሐበሻ ራስ አለ የሁሉ ቢሆን ቢሆን አላቸው የግላቸው አለባበስ ነብዩ መሐመድ ሰለላሁ ዐለይሂ ሰው እንደመሆናቸው ከሰው እንደመውጣታቸው በአካባቢው ያለውን አለባበስ ይዘው ተመጭም አለዛ እነሱ ቁረሾች መካከል የፓኪስታን አለባበስ ለብሰው ቢመጡ ሌላ ሲያምን የሚሰጡ ዘካቢ ስለዚህ እሳቸው ሲመጡ የነበረውን ባህል ከሸሪዓ ጋር የማይጣረም ጥሩ የሆነ ቀሚስ መልበስ በጣም ደስ የሚል ነገር ነው እሱን እንዲቀጥሉበት ነው ያደረጉት ያደረጉ ሸሪዓችን ማለት ነው ስለዚህ በአዳ የያዙት ነገር አለ ነብያችን ቀሚስ የለበሱና ቀሚስ ያለበሳችሁ ሱሪ ከለበሳችሁ ወዮላችሁ የሚሉ አሉ አዲስ አበባ አካባቢ ከየት አመጡት ሱሪ መልበስ حرام ከሆነ ሐጅ ላይ ነብዩ አለይሂ ሰላቱ ወሰለም ሱሪ አይልበስ ለምን ይላሉ ሐጅ ላይ ያሉት አያችሁ ሐጅ ላይ አይልበስ ማለት እኮ መፈሙ ምንድነው ከዛ ውጪ መልበስ ይቻላል ነው የሚያሳየው ናልከከሩ ያ ቦታ ላይ ግን እሳቸው መመሳሰል ፈልጋለሁ እሳቸው ያሰለፉ ምህረት ማሳለፍ ፈልጋለሁ ካለ ሰው እሰየው ቀምስ ልበስ ነው ከተመቸኝ ነው ጥሩ ነው ልበስ ነው የምንለው ግን እሳቸው የለበሱት ባይሆን ነጭ ልብስ ምናምን የሚሉም አለ እሱና ወደ ኢባዳ የምናመጣው ያ ያ ጥያቄ ነው አሁን የአካባቢውን ባህል መልበሳቸው ባህል ነው ብለን እንይዘው እሺ ሶስተኛ ማፈዓለሁ على سبيل التعبد ሶስተኛው ክፍል በኢባዳ መልኩ የሰሯቸው ስራዎች አሉ ያንን ስራ መስራት በጣም ተወዳጅ ይሆናል እንጂ لان افعال النبي مجرده لا تدل على الوجوب على الراجح ያሉለው ነብያችን የሰሩትን ሁሉ መስራት ዋጅብ አይሆንብንም የሚሆነው የሆነ ህክማ ሲኖረው ወይ ደግሞ ምክንያት ሲገለጽ እንጂ እሳቸው የሰሩትን ስራ በሱና መልኩ እንድንሰራው ነው ምን ታዘዘው ማለት ነው አራተኛው ኢባዳ ነው አንዳንድ ጊዜ አንዳንድ ጊዜ ደግሞ እንደ ባህል እንደ አዳ የሚወሰድ ነገር ሰርተው እናገኛለን ለምሳሌ ሚና ሐጅ ላይ ሚና ከከረሙ በኋላ ተሐሰብ የሚባል ቦታ ላይ መተው ይቀመጡ ነበረ ሙሐሰብ ላይ አብዱላህ ዑመር ግዜ ሁሉ ያሳለፈ ሚናን ከጨረሰ በኋላ መጥቶ እሳቸው አደረጉ ሙሐሰብ ነበር የሚያድረው ይላል ተጠራ እሺ እንደገና ካባ መካ ሲገቡ አደባባቸው ለምሳሌ መስጊድ ሲገቡ ያገቡት የነበረው አደባ መግባት ባህ ሆኖ እያለ ደሞ አንዳንዴ አገባብን ማስተካከል ኢባዳ ይሆናል ማለት ነው ስለዚህ አንዳንዶቹ አዳን ይላሉ አንዳንዶቹ ኢባዳ ይላሉ የሚመስለውም ኢባዳ ነው ያው እንሰራዋለን ነው ሌላው ነብዩ አለይሂ ሰላሁ ወሰለም የሚሰሩ ስራ አለ በምን መልኩ ሊበያነን ለህክም ሙጅመል ጠቅለል ብሎ በቁርአን የተነገረውን ነገር እሳቸው ዘርዘር አድርገው በመስራት ያሳያሉ ለምሳሌ ሶላት ቁርአን ላይ ሲገዱ ነው የሚለው ሲገዱ ነው የሚለው ዙሁር ስንት ረካ አሶ ስንት ረካ መግሪብ ስንት ረካ እንዴት አድርገው እንደሚሰግዱ ይዘረዝራል የለም ወቅቱን ብቻ ነው የሚናገረው ወቅቱና መሰገድ እንዳለበት የሚናገረው እንዴት ነው የሚሰገደው የሚለውን ከነብያችን አለይሂ ሰላቱ ወሰለም አስተምሮት እናገኘው ያቂሙ ሶላት የሚለውን ዝርዝሩን እሳቸው ሰገዱና ምናሉ ሰሉ ከማራይቱሙኒ ኡሰሊ ሰሰግድ እንዳያችሁኝ አድርጋችሁ ሰገዱ አሉ ስለዚህ ያቂሙ ማለት በዚህ መልኩ ሲገዱ ማለት ነው ብለው አብራሩት ይባላል ይሄ በያን ይባላል ቀጥሉ وعنها قالت كان النبي صلى الله عليه وسلم إذا أراد أن يعتكف صلى الفجر ثم دخل معتكف متفق عليه وعنها وعن عائشة رضي الله عنها أنها قالت كان النبي صلى الله عليه وسلم إذا أراد أن يعتكف صلى الفجر ثم دخل معتكفه متفق عليه አይሻ ናቸው እየዘገቡ ያሉት አሁንም ነብዩ ሰለላሁ ዐለይሂ ወሰለም ኢቲካፍ ለመግባት ሲያስቡና ሲፈልጉ ምን ሰዓት ይገቡ የነበረው የመጀረሻው አስሮችን ለኢቲካፍ ለማድረግ ብታስቡ ምን ሰዓት ነው የሚገቡት ሀያኛው ሌሊት ላይ ነው ሀያ አንደኛው ሌሊት ላይ ነው መቼ ነው የሚገቡት ይሄን በተመለከተ ነው እየነገሩ ያልታው ካን ነብይ ዛራዳ ያተኪፈ ሶላል ፈጅራ ፈጅርን ይሰግዳሉ የት መስጊድ እዛው ከፈጅር ቀጥሎ ثم دخل متكافው ከሰላት በኋላ አትካፍ የሚቀመጥበት ክፍል እንትናለች ኸይማ ነገር እዛው መስጊድ ግቢ ውስጥ በዛች ገባ ይላሉ አትካፋቸው ከሱ ጀምሮ የሚቀጥለው ማለት ነው እንግዲህ የነገው የነገው ቀን ሌሊቱ የሚገባው ማታ መግረብ ላይ ነው መግረብ ሻማን ብሎ ጧት ፈጅር ላይ የሚጀምሩት ማለት ነው ሱናው ይሄ ነው ማለት ነው ቀድሞ መግባት ይቻላል መዘግየትም ይቻላል ሱናው ግን ይሄ ነው فيه مشروعيه الاعتكاف واستحبابه اعتكاف መቀመጥ የተደነገገ ህጋችን ሸሪዓችን የፈቀደው ብሎም የወደደ ነገር መሆኑን ነው وانه من فعل النبي صلى الله عليه وسلم وسنته ከነብያችን ተግባር ከነብያችን ሱና መሆኑን ያመለክታል ነው ኢዕቲካፍ መግቢያው ሰዓቱ መቼ ነው ከተባለ በማንኛውም ሰዓት ይቻላል ግን ከሱቢ በኋላ መሆኑን በግልጽ ያሳያል ነው ሌላው መስጊድ ውስጥ የሆነች ቦታ ወስኖ እዚህ ቦታ ረመዳን ጾም ብሎ ቢወስን ወይ ሶላት መስጊድ ያለው እዚህ ቦታ ነው ብሎ ቦታ ሐጅ ቢያደርግ ይቻላል ይሄው ነብያችን አለይሂ ሰላቱ ወሰለም ለኢዕቲካፍ ሙተከፋቸው ይገባሉ ማለት እዛ ውስጥ እቺ ቦታ ይናፍ እንደማለት አዘጋጅተዋታል ማለት ነው طيب ሌላው አው فيه دليل انه لا باس من احتجاز مكان للاعتكاف بخيمه ድንኳን ይወጣል አድርጎ ወይም ሆነ ሰለን ነገር ወይም መጋረጃ አድርጎ ኢዕቲካፍ ቢያደርግ ችግር የለውም ነው የሚያሳየው ለምን አን ነብይ ካነ اذا اراد ان يعتكف امر بضرب خبائه فضرب بوا ድንኳን ዝሽ ላይ ጣሉልኝ ብለው እዛሽ ላይ ኢባዳ ያሳልፉ ነበር አሁን አሁን የሚሰሩ መስጊዶች ማሻአላህ ነው ማላቸው የኢዕቲካፍ ቦታ አላቸው ማለት ነው ራሱ ጅሮ ግን ኸይማ ነገር ድንኳን ነገር መስጊድ ውስጥ መጣል ይበቃል መስራት ይቻላል ስንል ሌላውን ሰው በማይረብሽና የሌላውን ሀቅ በማያጣብብ መልኩ ከሆነ ነው መስጊድ እየጠበበ ያለ ዛሬ ደግሞ ድንኳን ጥላሉ ካለ መቸጋገር ይመጣል ነው እሳቸው በነበሩበት ሳይሆን የመስጊድ ጥበት አልነበረም ማለት ነው ቀጥሉ وعنها قالت إن كان رسول الله صلى الله عليه وسلم ليدخل علي رأسه وهو في المسجد فأرجله وكان لا يدخل البيت إلا لحاجة إذا كان معتكفة متفق عليه واللفظ بالبخاري وعنها وعن عائشة رضي الله عنها أنها قالت كان رسول الله صلى الله عليه وسلم لا يدخل علي رأسه وهو في المسجد فارجله فارجله وكان لا يدخل البيت إلا لحاجة إذا كان معتكفا متفق عليه واللفظ للبخاري عائشة من بمرث كان رسول الله የአላህ መልእክተኛ ነበሩ ኢን ሙከፈፈቱ من الثقيل አትባላለ ኢነሁ ካነ ነበረ ግን አቀለሏትና ኢን ካነ ረሱል ነበሩ ለይድخل የሚያስገቡ አለየ ላይ ራስው ራሳቸውን ለይድخل አለየ ማለት መስጊድና የነብያችን ቤት የተያዘ ነው طيب ለምሳሌ በሳላችሁና በአልጋ ቤታችሁ መካከል ይብዳለ በግድግዳው ላይ በር አለው ማለፈው ሆኖ ሰውየው ጭንቅላት ኖር ጋደም ወደዛ ወደ በሩ አውጥቶ ከውጭ ያለ ሰው ከወዳጃው ተወክሎ ያለው ሊሆን ይችላል ጸጉሩን ቢያበጥረው ራሱ ወደኛ መጣ ያስገባው ይባላል ችግር የለው ለይድخل ያስገቡ ነበር አለየን ያለሁበት ቦታ ራሰው ራሳቸውን እሳቸው የቱ ነው የሆፊል መስጂድ ጋደም ብሎ ማለት እንግዲህ ከዛ ምን አደርጋለሁ አለች ፈኡረጅሉሁ ምን ማለት ነው ፈኡረጅሉሁ ማበሰር በጽሁን ይጻፈው طيب ጸጉሩን መንቀስ ወይም ማበጠር ማለት ነው አንደኛው ቦታ መንቀስ ይልታል አንደኛው ቦታ ማበጠር ጸጉራቸውን አበጥርላቸው ነበረ በሙሽት ጠርጎ አጽደው ነበር እንደማለት ነው ወካነ ላ ይድኹል በይተ አቲካፍ በሚቀመጡበት ሰዓት ቤት አይገቡም ነበር አለች ላ ይድኹል በይተ ኢላ ጀትን ደሩያ ማለት ነው ወሳኝ አይቀር ለሆነ ጉዳይ ካልሆነ በቀር እቤት አይመጡም ነበር መቼ اذا كان معتكفا አትካፍ በሚቀመጡበት ሰዓት አትካፋይ ባሉበት ሰዓት እቤት አይመጡም አይገቡም የማይቀር ወሳኝ ጉዳይ ካልሆነ በቀር አለች ሐዲሱን ቡኻሪና ሙስሊም የዘገቡት ነው ቃላቱ ቅንብሩ የኢማም ቡኻሪ ነው لا يدخل ላሚቱ ሐርፉ ኢብቲዳመች ነገር ለማጠንከር ቃላቱን አረፍተ ነገሩን ጠንከር ያለ መሆኑን ለመግለጽ የምትመጣ ነች ይላል እሺ አየረሰሁ في المسجد وذلك ان بيته مجاور لمسجد ነበረና ነው የሚለው ورجله امشط شعر راسه واسويه وازينه አበጥሬ ቀባብቼ አሳምራቸው ነበር ባለቤቴ እያሉ ነው አይሻ እናንተስ ያረጋችሁ ባልን ማስዋብ ማሳመር ማስተካከል ይሄው ሰርተው አሳይተዋቸዋል እንደገና አትካፍ ላይ ያለ ሰው ንሱ ሆነ ሌላ ሰው ጸጉሩን ቢያበጥሩለት ችግር የለውም ይቻላል ያን ነገር ሚስቱ ማድረጓ ኢትካፍ ላይ የሚያደርሰውን እንከን ነገር የለም ነው ያው ግንኙነት እየተከለከለው ሌላው እቤት አይመጡም ነበረው ለሆነ ጉዳይ ካልሆነ በቀር አለች ምን ይመስል ራስ ሙሳ ቁርስ የማያገኝ ከሆነ እዛ እግድ መህራ አለባቸው ማፍጠራ ነው ነገር የሚያመጣላቸው ሰው ከሌለ ገብተው በልተው ወይም ደግሞ ይዘው ይመጣሉ ማለት ነው ታዘም ቤታቸው ሩቅ አይደለም ወይ ደግሞ አጋጣሚ ቱካ ቢመጣ መስጊድ ነው ያለው ሰውየው ወጣ ብሎ አሰብኮ ይመጣ ይችላል በሁሉም ጋይትም ያው ሀጃም ውስጥ ይካታል ሰገራ ቤት እንደገና ጀናባ ሊሆን ይችላል አንድ ሰው መስጊድ ውስጥ ያለ አቲካ ተቀምጦ ወጣ ብሎ ቤት ሄዶ ታጥቦ ቢመጡ ይሄም ሀጃ ይባላል ማለት ነው አላየህ የማያቆይ ነገር ብዙ ጊዜ የማይፈጅ ነገር መሆን አለበት ባይሆን لذا فإن النبي صلى الله عليه وسلم لا يخرج من المسجد من اجل ترجيل راسه حتى ራሳቸውን ለማበጠር እንኳን ከመስጊድ አይወጡም ነበር አካላቸው ቤት ውስጥ ሆኖ መስጊድ ውስጥ ሆኖ ጭንቅላታቸው ብቻ ወጥተው ይሰጣል ነበር ይሄ ሊያስወጣኝ የሚገባ ጉዳይ አይደለም በሚል ታሳቢነት ማለት ነው ወራሻ ቀርብታ አይሻ ታበጥራቸዋለች ነው ሌላው አትካፍ ያልተቀመጠ ሚስት መታዘይራቸው በተዲም አሁን ይቻላል ዚያራ ብቻ ከተሐረት ብላ ማለት ነው ሌላ ዚያራ ሳይሆን ለምን ነብዩ አለይሂ ሰላም ንስጃቸው መተው ሰላም ያሉባቸውና የሸኙበት ታሪክም ሌላ ስላለን ማለት ነው ሌላው አንድ ሰው ሚስቱ ብትነካው ያለ ስሜት ከሆነ አትካፉ ምንም እንከና ያመጣበት ነው ይሄ አይሻ ነክታቸዋለች ባልና ሚስት ጊዜ አዲስ ሙሽራ ካልሆነ መስከር የብዙ ስሜት ውስጥ አይገቡም ያው ተላመዱ ስለሆነ ማለት ነው እሺ አን الاتكاف لا يمنع من تجري الشعر واصلاحه وغسله اعتكاف መግባት ያው ለኢባዳ ጠቅሎ መግባት ብለናል ይህ ማለት ግን ጸጉሩን ከማበጠር ከማስተካከል ከማጽዳት ከማጠብ ጋር ምንም የሚያጋጨው ነገር የለም ነው ሌላው ሀይደኛ የሆነ ሴት መስጊድ ሲገብታ መቀመጥ የለባትም መስጊዱን እንዳትበክለው ይላሉ የድሮ ሰዎች ያው ብዙ መከራከሪያም ሳልነበራቸው ነው እንደገና የወራባነቱ ከበድ ያለ ወደ መጥፋት ስለሚሆንም መስጊድ መቀመጥ የለባቸው ማለት ነው ወደ አይሻ ሄደው ጸጉራቸው ማበጥ እንድታወጣላቸው መስጠታቸው ያው ወራባ ላይ ሊሆን ትችላለህ ያለ መሰለኝ ሌላው ኦራባ ላይ ያለች ሴት በይሁዶች ህግ እንደ ቆሻሻና እንደ ንጃሳ አይተዋት አይቀርቧትም ልክ እንደ ኮሮና በሽታ እንደገባ ሰው ለብቻ ገለልተኛ እንደሚደረግ ኦራባ አበባቸው ሲመጣ ሴቶቹ እንደዛ ያደርጓቸዋል ይባላል በሀገራችን ጉምዝ የሚባሉም አሉ አሁን ይሄን ነገር የሚሰሩ ማለት ነው አብሮ መብላት መጠጣት የለም የሁዳ ዘንዳ ሚስጥራ በላይ ከሆነች አብሮ መባህ መጣን እንደምገ ጭራሽ የለም እስላም ግን ግንኙነት አድርጓቸው ነገር ግን አተራቋሽ ጀርሳችሁ ያመረ ሁሉ ሸይ الا النكاح ግንኙነት ብቻ ሲቀር ሌላውን ትችላላችሁ ያሉት ይሃል ብዙ ህክሞችን ማውጣት እንችላለን ከዚህ ሀዲስ ጋር ነው ኢማሙ ሻፊዒ አንድ ሰው አንድ ሴት ከነካች ወይም ከነካት ያለምንም መጋረጃ ያለምንም ስሜት ቢሆንም ከነካቹ ከነካት ውጋቸው ይበላሻል የሚል አቋም አላቸው አውላንሱ ምንሳ የሚለው በመንካት እየተረጎሙት ነው እነሱ አብኑ አባስ ግን ላ አውላንሱ ምንሳ አንላመሰቱ አልጂማ ተረጎሙት ስለዚህ ሀይቀ ጂማን የተፈለገው እንጂ አውላንሱ ምንሳ ማለት ሴቶችን ከነካችኋቸው ይዟቸው ተበላሽቷልና ይዟደጉ ትጥበቱ ይመርባቸው ማለት ጂማ ማለት ነው እዚህ ተፈልጉ ጂማ መዳበስ አይደለም ነው በጂማ መዳበስማ ቢሆን አይሻን ዘገቡልን ለሊት እጎን ስፈልጋቸው ነብዩ አለይሂ ሰላሁ ዐለይሂ አጣቸዋለሁ አጋጣሚ እጎን ይባል ከጠፈረም አደጋለሁ የት ሄደ ጥያቄ ይመጣል ሹፌር አይደለ ሹፌር መሄድ አይባልም ስለዚህ ጠፋ ስዳብስ ጨለማ ስለሆነ አጋጣሚ ስጁድ እያደረጉ እግራቸውን መነካበት ጊዜ ነበር ታች ጫማቸውን ከታች እና የጫማቸውን ቅዝቃዜ ሁሉ ትገልጻለች እጄ في اخمص رجل رجله ተያዝ እግራቸው ጫማ ላይ ዝጉርጓዳው ላይ አረፈ ድንገት ትላለች አነ ሸዋዲ አንተ ሸዋዲ ያ ረሱላህ ብለዋል አይሻ ሲጠፋት እንደው በጣም ደንግጣ እንደመወረፋ ያለ ቦታ ብላ ዳበሳ ሲገባ እሳቸው ግን ወደ ኢባዳ ገብተው ያሉት እናቴ ባለችው ሳይሆን ሚስቴ ባለችው አውለኝ ይባል ስለዚህ ኢዕቲካፍ ላይም ሆነ ከኢዕቲካፎች ሴት መንካቷ ያለ ስሜት ወደሚያጠፋ ቢሆን የነብያችን ወደ ይበላሽ ነበር አይሻ ስዳብሳቸው እና ስትነካቸው ነው ዋናው ነገር طيب ስለዚህ ኢዕቲካፍም ሆነ ለውዱ መንካታ ብቻ ውዱ ያበላሽም ነው ቀጥሉ وعنها قالت سنة على المعتكف أن لا يعود مريضا ولا يشهد جنازة ولا يمس امرأة ولا يباشرها ولا يخرج بحاجة إلا لما لا بد له منه ولا ولا اعتكف فلا ولا إلا بصوم ولا اعتكف إلا في مسجد جامع رواه أبو داود ولا بأس به برجاله إلا أن إلا أن لا رجال فادحة وقف طيب وعن عائشة رضي الله عنها قالت السنة على المعتكف ألا يعود مريضا ولا يشهد جنازة ولا يمس امرأة ولا يباشرها ولا يخرج لحاجة إلا لما لا بد له منه ولا اعتكاف إلا بصوم ولا اعتكاف إلا في مسجد جامع رواه أبو داود ولا بس برجاله إلا من راجح وقف آخره طيب كعائشة تزقبنا وعنها ጨርሶ ወደ አይሻ የሚመለስ ነው ከርሷው ማለት ነው قالت አለች አሱነቱ የነብያችን አስተምሮት ሱና አለው ሙዕተኪፍ ኢዕቲካፍ ለገባ ሰው ምን ማድረግ አለበት አላ ያዑደ መሪዳ ለከለታሟል ቢባል ሄዶ መጠየቅ የለበትም ማጥቃ ከገባ በኋላ ወላይ ሻደ ጀናዛ ሰው ሞተ ቢሉት መቃብር መሄድ የለበትም ወላ የመስምራተን ሴትንም አለመንካት ነው ነየሽ ነፈንድ ያው ባይነካ ይመረጣል ነገር ነው ለመንካት ከተፈሰረ አለዛ አለመገናኘት ሙባሸር አለማድረግ ግንኙነት አለማድረግ ከሆነ እሱ ግዝ ነው ግን ይመጣ ወላ ይባሽራሃ ሙባሸራም እንደ አለማድረግ ነው ወላይ ይባሽራሃ ወላይ ይባሽራሃ ማለት ነው ሙባሸራ ላደርጋን ነው ሙባሸራ ማለት ሰውነቱን ከሰውነታ በማገናኘት አጠቃላይ ሙባሸራ ላይ ቀጥታን ላይፍ ላይ እንትን ላይ ግን ሰውነት ላይ ሙባሸራ ማለት መተቃቀፍ ማለት ነው ያን ሰውና ያን ሰው ሰውነት ሲገናኝ ሙባሸራ ይባላል ጂማ እንደሆን ዘው ሙባሸራ ይልታ እሺ ወላ يخرج لحاجه ለሚፈልገው ነገር ሁሉ መውጣት የለበትም ኢላ ሊማ ላቡደ ለሁ منه ያን ነገር ከማድረግ አማራጭ የሌለው ነገር ካልሆነ በስተቀር ሰገራን ይመስል ምግብን ይመስል ያልነው ቅድም ولا የሚባል ነገር የለም إلا بصوم ከጾም ጋር እንጂ አትካፍ የሚቀመሰው ቀኑን እየጾመ መሆን አለበት ነው ወላ ተካፈ የለም إلا في مسجد جامع። ጁሙዓ የሚሰገድበት አካታች የሆነ ትልቅ መስጊድ ካልሆነ በቀር አሁንም ኢትካፍ አይሆንም ኢትካፍ መቀመጥ ያለበት ትልቅ መስጊድ ነው ማለት ነው እንደ ሐራም እንደ መዲና ሆነ እንደ ቤተ መቅደስ እንዲሁም በአያገርቱ ትልልቅ የሚባል መስጊድ ዘንድ رواه ابو داود حديثنا ابو داود ዘግበውታል ነው ወላ በሰ ቢረጃሊሂ የዘገባው ሰዎች ችግር የለባቸውም ጤናማ ናቸው የሚያወሯቸው ወሬዎች ውሸታ የሚያስብልና ሐዲሱን ውድቅ የሚያደርግ ነገር የለም ነው ባይሆን ኢላ አን ራጅሃ ትክክለኛውና የሚወሰደው ቃል ወቅፉ አኺሪሂ የመጨረሻው መውቁፍ መሆኑ ነው ምን የሚለው ወቅፉ አኺሪሂ ወቅፉ አኺሪሂ የመጨረሻው ወቅፍነቱ ነው ወላ اعتكافه السباش بالناس እሺ ወቅፉ አኺሪሂ መጨረሻውን መውቁፍ ማድረጉ ነው ይላል ሲጨርሱ ቀጥሉ وعن ابن عباس رضي الله تعالى عنهما أن النبي صلى الله عليه وسلم قال ليس على المعتكف الصيام إلا أن يجعله على نفسه رواه الدار القطني والحاكم والراجح وقفه أيضا አዎ መጀመሪያውንም ወቅፍ ብሎታል ወላ ተካፈ ኢላ ቢሶም ወላ ተካፈ ኢላ ቢመስጂድ የሚል ይሄን ነው ወቅፍ እያለ ያለው መውቁፍ ማለት ያው ማወቀፍ አለ ሱሐባ ወአለ ታቢዒ ማለት ነው የቆመ ነብያችን ጋር ያልደረሰ ድብ መርፎ ነው وعن ابن عباس رضي الله عنهما ان النبي صلى الله عليه وسلم قال ليس على المعتكف صيام ነው የቀድሙ መውቁፍ ነው ያለው ወላ ኢትካፈ ኢላ ቢሶም ያለ ጾም ኢትካፍ መግባት የለም ነበር ያለን ይሄኛው ደግሞ አሁን የምንቀረው ليس على المعتكف ኢትካፍ ገባ ሰው ላይ መጾም አይገደድም ያው ረመዳን ከሆነ ረመዳን ነው ከዛ ውጭ ባለበት ሰዓት ምን ይላል ጾም አይጠበቅበትም አለ ባይሆን ኢላ ይጃለው አለ ነፍሲ አይ መጾም አለብኝ በራሱ ካላስገደደ ጾም የሚያስበው ነገር አይኖርም رواه دارقني والحاكم የቅድሙ ሐዲስ ተቃራኒ ነው ነገሩ ወራጅሁ ወቅፉ አይደን ይሄም ሆን መውቁፍ ነው ሐዲሱ ሐዲሱ መውቁፍ ያው የሚያቀሳም ዳይፍ ነው ነቢያችን ብለዋል ከሆነ አይቻልም አላልቱም አይልቱም እንዳለው ነገር طيب ያለ ጾም ኢትካፍ የለም ኢትካፍ በአብዛኝ የሚወሰድበት ለተቀድም ለማግኘት ነው إن أنزلناه في ليلة القدر وما أدراك ما ليلة القدر ليلة القدر خير من ألف شهر إن أنزلناه في ليلة مباركة فيها يفرق كل أمر حكيم أمر من عندنا بملو የቁርአን ወረደው መቼ እንደሆነ በረመዳን ከረመዳን ደግሞ በለይለተ ቀድር ነው ይነገራልና በለይለተ ቀድር ለማግኘት ደግሞ አቲካፍ ይገባል አቲካፍ ሲገባል በአብዛኛው ነጠላ ነጠላ ቀኖችን ማለቶች ነው ጠብቆ ተባለው 21 23 25 27 29 ማለት ነው በጣም ትኩረት የሚደረግባቸው ነገር ግን አስሩ ሁሉ የመጨረሻዎቹን አስሩ ሁሉ አስጋር ስንቀመጥ ይሄን ድል ልናገኝ እንችላለን ነጠላዎች ጋር የሚካተቱ ማለት ነው ለተቀድሙ ለተቀድሩ ማን አልፍ ሸህር ነው ከአንድ ሺህ ወራት አንድ ሺህ ወራት በኢባዳ ከማሳለፍ ያንድ ቀን ሌሊት ለተቀድሩ ማግኘት የተሻለና የበለጠ ነው ከ83 ዓመት በላይ ኢባዳ እንዳደረገ ታሰብለታል ማለት ነው ለለፈ ቀድር የሚባለው ነገር ባይን የሚታይ የሚዳበስ ምናምን ነገር ሳይሆን ምልክቶች ብቻ የሚታይበት ዘይት ነው ምልክቶች ተነግረዋል የዛን ቀን ለለቱ እንደሚያደር ጧት ላይ ፀሐይ ሲወጣ ወራቷ ምን እንደሚመስል ያገ በምልክት ተነግረዋል በጥቅሉ ለተቀደር በኢባዳ የምናሳልፈው ጨረቃ ላይ ወተን የሚንቀሳቀስ እንዲያየር የሚሄድ ነገር ማየት የሚጠበቅብን አይደለም ባይሆን ለተቀበል መሆኑን ካወኩኝ ምን ይጠበቅብኛል ብለው አይሻ ሲጠይቁ ምንድነው قال قولي اللهم انك عفو تحب العفو فاعف عني ጌታዬ ሆይ ይቅር ባይ ነህ ይቅርታን ትወዳለህ ስለዚህ ይቅር በላይ ብለሽ ዱዓ አድርግኝ አላት ይሄ ነው የሚጠበቀው ከሁላችንም ነው ወሰለላሁ ዐለ ነቢይና ሙሐመድ وعلى اله وصحبه اجمعين السلام عليكم ورحمه الله